ከምርጫ በኋላ ያሉ ሁኔታዎች ጉዞው ረጅም ነው። ጉዞው ረጅም ነው። ጉዞው ረጅም ነው። አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። በሁለተኛ ደረጃ የምጠቀሱ የምርጫ ተዋንያን በአንድ ሀገር በሚደረግ ምርጫ የገዢውን ፓርቲ ተፎካክሮ ለማሸነፍ የሚወዳደሩ የተቃዋሚ ቡድኖች ናቸው። እነኚህ ቡድኖች በሚደረገው ምርጫ የማሸነፍ ብቃት እያላቸው ምርጫው ተጭበርብሮ እድላቸው የተነፈገ ከሆነ እና እነሱም በህዝብ ዘንድ ከፍተኛ ተደማጭነት አላቸው። ህዝብም ሞብላይዝ በማድረግ ምርጫው በድጋሚ እንዲደረግ የመጠየቅ አለበለዚያም በአገሪቱ የስርዓት ለውጥ እንዲደረግ ጥያቄ ማቅረብ የሚያደርጉበት ጊዜ በርካታ ሆኖ ታይቷል። ነገር ግን በህዝብ ዘንድ ያላቸው ተደማጭነት የጎላ ካልሆነና ለዛ ብቁ የሆነ የማህበረሰብን ማንቀሳቀሻ ኃይል ከሌላቸው ወይንም በገዢ ፓርቲ በኩል የሚደረገው ጫናና አፈና ህዝቡን የማያላውስ ሆኖ ከተገኘ ግን እቅዳቸውን የረጅም ጊዜ ስራ በመስራት ስርዓቱን የመፈታተን እርምጃ የመውሰድ ግዴታ ይጠበቅባቸዋል። በዚህ አይነት ሁኔታ ውስጥ የተጋፈጡት የፖለቲካ ድርጅቶች በቅድሚያ ማድረግ የሚገባቸው በምርጫ ውስጥ ያገኙት ስፍራ ላይ ኃይላቸውን በማሰባሰብ የተበታተነ ከምርጫ በፊት የነበረውን ያልተቀናጀ እንቅስቃሴያቸውን ከምርጫ በኋላ የማቀናጀት እርምጃ መውሰድ ይችላሉ። ከዛም በተጨማሪ ምርጫው የማብቃቱ ጉዳይ አዲስ ስራ የሚጀመርበት ጊዜ መሆኑን በመገንዘብ እንቅስቃሴ የሚጀምረው ሌላ አዲስ ምርጫ አንድ አመት ሲቀረው ወይም ሁለት አመት ሲቀረው ሳይሆን ካሁኑ ይህ ምርጫ እንደተጠቃለለ በምርጫው ሂደት የታየባቸውን ድክመት በመገምገም ከሌሎች ፓርቲዎች ጋር ለመስራት እንቅፋት የሆነባቸውን ሁኔታ በተገቢው መንገድ በማጣራትና ግልጽ የሆነ ግምገማዎችንና ድርድሮችን በማድረግ ገና ጊዜ ሳይፈጁ ወደ አንድነት የመምጣትና ለመጪው ምርጫ መንግስትን challenge ማድረግ ተከታዮቻቸውን የማስተባበርና በኃይል የመንቀሳቀስ ግዴታ ይጠበቅባቸዋል። ይህንን ግዴታቸውን ለመወጣት በደጋፊዎቻቸው መካከል ያለውን ልዩነት በተቻላቸው መጠን በመቅረፍ ደጋፊዎች እንዲቀራረቡና እንዲነጋገሩ ማህበረሰቡ ሀገሩን በተመለከተ የሀገሩን ደህንነትና ግንባታ በተመለከተ በቀና መንፈስ በመንቀሳቀስ ዲሞክራቲክ ውይይቶችን በማድረግ የመቻቻልና አንዱ የሌላኛውን ሐሳብ appreciate የማድረግና የራሱን ሐሳብ ክብር በተሞላበት መንገድ በማቅረብ የመፈታተሽ የሌላኛውን ሐሳብ በበለጠና በላቀ ሁኔታ ራሱን demonstrate በማድረግ በሀገር የሚበጁ እርምጃዎችን የመውሰዱ ጉዳይ በከፍተኛ ደረጃ ይጠበቅባቸዋል ነገር ግን በተለመደ ሁኔታ ተከፋፍለው ለሌላ ምርጫ ጥቂት ጊዜያት ሲቀሩ ወደ አንድነት ለመምጣት የሚሞክሩ ከሆነ በተለመደው መንገድ በስልጣን ላይ ያሉ አካሎች የመከፋፈያ ዘዴያቸውን ተጠቅሞ የሚያዳክሟቸው ስለመሆኑ አንዳችም ጥርጥር አይኖርም። ስለዚህ በተቃዋሚ ፓርቲዎች በኩል ያለው አደራና የተሸከሙት ኃላፊነት ህዝብን ምርጫው እንዳለቀ የሚቀራረብበትንና ፕሮቴስት ማድረግ ካለበት የምርጫውን የመጭበርበርና በህዝቡ የድምፅ አሰጣጥ ላይ የስርቆትና ሌሎች ወንጀሎች ተፈጽመዋል ከተባለ ህዝቡ በግልጽ እንዲጠይቅ ማነሳሳት ኃላፊነት ያለባቸው ሲሆን በሶስተኛ ደረጃ የሚጠቀሰው ምርጫ የሚመለከተው አካል አንድ ነገር የሚያስተዳድር ፓርቲ ነው አንድ ነገር የሚመራ ፓርቲ በተቀናጀ መንገድ በምርጫ ተወዳድሮ በሀቅና ፍትሃዊ በሆነ መንገድ አሸንፎ ከሆነ የህዝብ ድምጽ ሊከበርለት ይገባል። በዚህ ሁኔታ በአንድ ነገር የበላጭነት ምርጫ የብልጫ ድምጽ አብላጫ ድምጽ ያገኘና በከፍተኛም ሆነ በ average ድምጽ የተመረጠ የገዢ ፓርቲ ሌሎች ያልመረጡትን አካሎች ከመረጡት አካሎች እኩል በመቁጠር የመላ ሀገሪቱ ዜጎች መሪ እንጂ የመረጡት ወገኖች መሪ ብቻ ያለመሆኑን demonstrate በማድረግ የሚቆመው የሚያገለግለው ተቀጣሪነቱና አገልጋይነቱ ለመረጡት ብቻ ሳይሆን ላልመረጡትም ያገሩ ዜጎች እንደሆነ አምኖና ተቀብሎ በዚህ ረገድ መስራቱ በአንድ ገር የዲሞክራሲ መንፈስንና የዲሞክራሲን የወደፊት እጣ በአንድ ሀገር የማበቡንና የመበልጸጉን ሁኔታ የሚያሳይ ስለሆነ ከፍተኛ ህጋዊና ታሪካዊ ግዴታ ይኖርበታል። ስለዚህ በአንድ ምርጫ ያሸነፈ የፖለቲካ ድርጅት ሌሎች ተቀናቃኝ ድርጅቶችን በተመለከተ በነፃነት ተንቀሳቅሰው ራሳቸውን የሚያጎለብቱበትና አባላትን በነፃነት የሚመረምሩበት የራሳቸው ድግመት የሚያርሙበትን መንገድ ነፃ እድል በመስጠት እንዲንቀሳቀሱና በሀገሪቱ የዲሞክራሲ ግንባታ እንዲሳተፉ የማበረታታት ህጋዊና ታሪካዊ ግዴታ ስላለበት በዚህ ዘርፍ በማህበረሰቡ የተጣለበትን ኃላፊነት ያለመወጣቱና ተቃዋሚዎችን ሲያዋክብ ሲያስር ሲያንገላታ መገኘቱ በአገሪቱ የሚደረገውን ዲሞክራሲን ለምና የህግ የበላይነትን ለማስፈን የሚደረገውን እንቅስቃሴ ለማፈንና ለማጨናገፍ የሚጥር ሆኖ ስለሚያስገኘው በህግና በታሪክ ተጠያቂ ይሆናል። ስለዚህ እነኚህ ሶስት ተዋናዮች የበኩላቸውን ኃላፊነት መወጣታቸው በአንድ ሀገር የህግ የበላይነት መስፈንና የዲሞክራሲ ስርዓት ደረጃ በደረጃ የመገንባቱን ፍንጭ ይሰጣል። ነገር ግን በስልጣን ላይ ያለው አካል ሁሌም የተቃዋሚ ፓርቲዎች የሚደራጁበትን መንገድ የሚያደናቅፍና እንቅስቃሴያቸውን ሁሉ በመከታተል ለማወክና ደጋፊዎቻቸውንም ረፍት በማሳጣት ከሀገር ከሀገር እንዲሰደዱ ድርጅቶችን እንዲሸሹ በማድረግ የሚገለገል ከሆነ ግን በሀገሪቱ ለዲሞክራሲ ማደግ ማንቁ ስለሚሆን በሕግና በታሪክ ፊት ተጠያቂ ያደርገዋል። በተለይም በሙያቸው ስራ ሰርተው ሀገራቸውንና ራሳቸውን ለመርዳት የሚሹትን ዜጎች የፓርቲ አባልነትና ደጋፊነትን እንደ criteria ተጠቅሞ ሌሎች ተቃዋሚ ድርጅቶችን አባላትን እንዳገኙና ደጋፊ እንዳገኙ ጥረት የሚያደርግ ከሆነ በሀገሪቱ ለሚደረግ የዲሞክራሲ ሂደትና የዲሞክራሲ ግንባታ እንቅፋት በመሆኑ በህግና በታሪክ ተጠያቂ ያደርገዋል ስለዚህ እንደ ሀገር መሪ እንደ ገዢ ፓርቲ በአንድ ሀገር ዲሞክራሲያዊ ስርዓትን ለመገንባት የተቃዋሚ ድርጅቶችን በነጻነት የመንቀሳቀስና የህዝቡን ራሱን በነጻነት አደራጅቶ ለመጪው ምርጫ መዘጋጀቱን እጣ ማሰናዳት የገዢው ፓርቲ ዋነኛው ግዴታ ሆኖ ይገኛል። ጉዞ አድካሚ ነው፣ ዳገት ነው፣ ተራራ ሜዳ፣ ቁልቁለት ነው፣ ሸንተረር ነው፣ ጋራ ቁጥቋጥ የበዛበት እሾ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ ጉዞ ረጅም ነው ጉዞ ረጅም ነው